السلام عليكم ورحمة الله وبركاته الحمد لله رب العالمين والعاقبة للمتقين والصلاة والسلام على من بعثه الله رحمة للعالمين وعلى آله وصحبه أجمعين أيها الإخوة والأخوات المستمعون والمستمعات السلام عليكم ورحمة الله وبركاته مستمعي الأكارم نتدارس اليوم في الاسبوع مرتين او يومين يوم الاثنين ويوم الاربعاء من كتاب المرام من ادله الاحكام من ساعه العاشرة الى الساعه 11 እንግዲህ በዚህ ሰዓት በሳዑዲ አቆጣጠር 10 ሰዓት ላይ ሰኞና ሮብ ምን ጊዜም በቋሚ ኢንሻአላሁ ተዓላ ቡሉጉል መራም እንማማራለን ዛሬ የምንነሳው ከቡሉጉል መራም 310ኛው ሐዲስ ላይ ነው من يقرأ المتن فليتفضل مشكورا أو مشكورة السلام عليكم ورحمة الله وبركاته عليكم السلام عليكم السلام ورحمة وعن أبي بن كعب رضي الله عنه قال كان رسول الله صلى الله عليه وسلم يوتر بسبه اسم ربك الأعلى وقل يا أيها الكافرون وقل هو الله أهدي رواه أحمد وأبو داود والنسائي وزاد ولا يسلم إلا في آخرهن ولأبي داود والترمذي نحوه عن عائشة رضي الله عنها وفيه كل سورة في ركعتين وفي الآخرة وفي الآخرة قل هو الله أحد والمعوذتين طيب እህታችን جزاك الله خيرا 309 ላይ ነው የቀራቸው እንደኔ ክታብ وعن أبي بن كعب رضي الله عنه قال كان رسول الله صلى الله عليه وسلم يوتر بسبح اسم ربك الأعلى وقل يا أيها الكافرون وقل هو الله أحد أبي بن كعب أسلافه حديث نبي عليه الصلاة والسلام وتر نسجد نبر መጨረሻዎቹ ሶስት ረካዎችን አንድ ላይ ይመስላል አሰጋገዱ እሱ ውትር ይባላል አንድ ከሰገዱት ውትር ይባላል ሶስቱም እና ውትርን ይሰግዱ ነበር በሰብስ መረብከል አላና ወቁል ያዩ አልካፊሩን በሚለው እንዲሁም በሶስተኛ ቁል ወላሁ አሐድ በሚለው ምዕራፍ በሶስቱ ምዕራፎች አከታትለው በመቅራት ይሰግዱ ነበር ፋቲሃ ቀርተው ሰብስ መረብከል አላ ሁለተኛው ረካዓ ላይ ፋቲሃ ቀርተው ቁል ያ አዩሃል ሶስተኛው ረካዓ ላይ ፋቲሃን ቀርተው ቁል ወላሁ አሐድ رواه احمد وابو داود والنسائي وزاد نسائي ጨምሯል ይሄ ወዛደ ስን ጨምሯል ማኑ ጨመረው እሱ የሚል ነገር አለ አይደል እሱ የሚባለው ነሳኢ ማለት ነው بمعنى وزاد النسائي እንደማለት ነው ወደ ቅርብ ተላጠስ የሚመለሰው ولا يسلم الا في اخرهن መጨረሻዎቹ ላይ እንጂ አያሰላምቱም ነበረ አረ እንደው ማይቀመጡም ሶስተኛው ላይ እንጂ ካላሰላመቱ በመሐከል ላይ ማይቀመጡ ወረካተ ላይ ማይቀመጡ ማለት ካሰላመቱ ግን ይቀመጣሉ ያሰላምታሉ አንድ ወረካ ብቻውን ሊያመጡ ይችላሉ አለዛ ወላ ይሰልሙ ኢላ ፊ አኺሪሂነ ማለት ወላ ይጂሱ ወላ ይሰልሙ ኢላ ፊ አኺሪሂነ ማለት ያለዚህ አይሄድም ምክንያቱም እንደ መግሪብ አድርጋችሁ አትገዱ የሚል ሌላ ሐዲስ ስላለ መግሪብ ላይ ላይ ተቀምጠን ሳናሰላምት እንቆማለን ወትር ላይ ግን ሆትረካ ላይ አንቀመጥም ከተቀመጥን ደግሞ ማሰላመት የግድ ይላል ወሊ አቢ ዳውድ ወትርሚዚ አቡ ዳውድና ትርሚዚ በዘገቡት ዘገባ ነህሁ ይህን ያሳለፍነውን ሐዲስ የመሰለ ሐዲስ አለ ባይሆን ከኡበይ ሳይሆን عن عائشه رضي الله عنها ስራውን አላህ ወደላህና ከአይሻን የዘገቡት ነው وفيه አቡ ዳውድና ትርሚዚ ዘገባ ላይ ከአይሻ በዘገቡ ዘገባ ላይ ሁሉ ሱራቲን ፊ ረካዓ ሱራዋን ሁሉ ረካዓ ላይ እያንዳንዱ ረካዓ ነው ያደረጓት ይላል ማለት ነው ምን ማለት ነው ሰቢስ መረብከ አላን መጀመሪያው ረካዓ ላይ ቁል ያዩሀ ካፊሩ ሁለተኛው ረካ ላይ ቁል ሁወላሁ አድን በመጨረሻው ረካ ማለት ነው ወፊል አኺራቲ በመጨረሻው ላይ ደግሞ በመጨረሻው ላይ ደግሞ ቁል ሁወላሁ አሐድን እንደቀሩ ሁሉ ወልሙዓዊዘተይን ሁለት ሙዓዊዘተይንም ጨምረዋል قل هو الله احد قل اعوذ قل اعوذ برب الفلق قل اعوذ برب الناس አንዱ ረካ ላይ ማለት መጀመሪያዎቹ ሁለት ላይ ሰብህ ስመ አላና ቁል አያ ካፊሩን ተቀረው ሶስተኛው ላይ ግን ሶስቱንም ምዕራፍ ማለት ነው ቁል ወላህን ጨምሮ ሙዓውዘተይን ቀርተው አሰግደውናል ነው በዚህ መልኩም ይሰገዳል ነው አንዱ ረካ ላይ ሁለት ሶስት ምዕራፎችን መቅራት ይፈቀዳል ይቻላል ይሄው ነብዩ አለይሂ ሰላቱ ወሰለም አሰግደዋል ነው وقال ابن الجوزي انكر احمد وابن معين زياده معوذتين وحارث ابي رواه احمد وابو داود والنسائي وابن ماجه وابن حبان والحاكم امام احمد እና ابن معين የተባለው የሐዲስ ባለሙያዎች ሙዓውዘተን ጨምረዋል የሚለውን አልተቀበሉትም ሐዲሱ ላይ ለማለት ነው አይበቃም ለማለት ሳይሆን ሐዲሱ ላይ አልተቀበሉትም ዘገባው ላይ ለማለት ነው طيب በጥቅሉ የውትርን አሰጋገድ ሶስቷን ረካ አንድ ላይ መስገድ እንደሚቻልና እኒህን አሁን የተጠቀሱ ቁርአኖች ወይ ምዕራፎች መቅራቱ የተወደደ መሆኑን ነው እንጂ ሌላ ምዕራፍም ቀርቶ መስገድ ይቻላል ችግር የለው ሌላ ምዕራፍ ቀርቶ መስገድ ይቻላል ነው ነገር ግን እነዚህ ማረጉ ይወደዳል ሱረቱ ኢኽላስ ለምን እነዚህን ስራዎች ትኩረት አደረጉ የሚል ነገር ያመጣሉ ሱረቱል አዕላ ስለ አኺራ ጉዳይ ስለ ዱንያ ችልተኛ መሆን ዛሂድ መሆን እንዳለብን ትገልጻለች እንደገና ፊሶፊ ኢብራሂም ወሙሳ የሚለው ላይ ደግሞ ያሉትን ግሳጼዎች ታነሳለች የመጀመሪያዎቹም የመጨረሻዎቹም የተገሰጹና የተመከሩ መሆናቸውን ስለምታነሳ ነው አሉ ቁል ያ አዩሃል ካፊሩን የቁርአንን አንድ አራተኛ ተስተካከላለች ተብሏል طيب وتضمنها البراءه التامه من الكفار ودينهم ሌላው ተውሂድ العمليين ራዲ የሚባለውን ታካትታለችና ነውም ተብሏል ሱረቱል ኢኽላስ تعدل ثلث القرآن የቁርአንን አንድ ሶስተኛ ተስተካከላለች ለምን የአላህን Subhanahu Wa Ta'ala ባህሪያት አካታለች ተውሂድ الخبري العلمي የሚባለውንም አካታለችና ነው ቁል ሁወላሁ አሐድ አላህ ሱብሃነሁ ለም የሊድ ወለም ይውለድ ወለም የኩን ለው ኩፉወን አሐድ የሚለው ተውሂድ ነው እንዳለ ይሄን ስላካተተው ነው እነዚህን ስራዎች የመረጡበት እንጂ ማንኛውንም ቁርአን መቅራት የሚቻል መሆኑን ነው وعن ابي سعيد الخدري رضي الله عنه ان النبي صلى الله عليه وسلم قال اوتروا قبل ان تصبحوا رواه مسلم ولابن حبان من ادرك الصبح ولم يوتر فلا وتر له አቡ ሰዒድ ኹድሪ ስራቸውን አላህ Subhanahu Wa Ta'ala ይወደድላቸውና ነብዩ አለይሂ ሰላቱ ወሰላም የሚቀጥለውን ተናግረዋል ምን ብለዋል አውቲሩ ወጥርን ስገዱ ወይም የሌሊትን ሶላት ስገዱ ቀብለ አን تصبحو ከማንጋታችሁ በፊት ቀብለ አን تدخلو في الصبح ንጋት ላይ ከመድረሳችሁ ቀድማችሁ ወጥርን ስገዱ فإن آخر وقت الوتر طلوع الفجر الثاني የውትር መጨረሻ ሰዓቱ ፈጅር ሲወጣ ነው ፈጅር ከመውጣቱ ሲወጣ አለቀ ማለት ነው ስለዚህ ከዛ ቀድማችሁ ውትርን ለመስገድ ሞክሩ رواه مسلم ولابن حبان ابن حبان በዘገቡልን ዘገባ ደግሞ من ادرك الصبح من ادرك الصبح ንጋትን ያገኘ ወለም ዩትር ውትር አልሰገድም ከዛ ቀድሞ ፈላ ውትረ ለሁ ከዛ በኋላ ውትር የሚባል ነገር አይኖረውም ከዛ በኋላ ዊትር የሚባል ነገር አይኖረውም አሩ በደም ተውቴን ሐዲስ ውትር መሰገድ ያለበት ወቅቱ ከመፈጀሩ በፊት ነው አለ የመጀመሪያው ሙስሊም ዘገባ የኢብኑ ሒባን ዘገባ ደግሞ ሱብህ የደረሰበት የነጋበት ሰው ውትር ያልሰገደ ዊትር የለም ከዛ በኋላ ማለት ቀዷ እንጂ እለታዊ ውትር የለውም ማለት ነው ቢሰግረም ከዛ በኋላ ቀዷ ነው የሚሆነው ነው طيب ቀጥሉ وعنه قال قال رسول الله صلى الله عليه وسلم من نام عن الوتر أو نسيه فليصلي إذا أصبح أو ذكر رواه الخمسة إلا النسائي طيب የሚቀጥለው ሐዲስ ዋና አቢ ሰዒድ ኹድሪ ረዲየላሁ ዐንሁ قال قال رسول الله صلى الله عليه وسلم من نام عن الوتر ሶላት የተኛ ማለት ተኝቶ ውትር ያመለጠው ማለት ነው አው ነሲየሁ ወይም ውትርን የረሳ ሰው አው ነሲየሁ ውትር ወይም ረሳ ማለት ነው فليصلي ስገድ اذا اصبح እንዳነጋ ማለት ነው እንዳነጋ ይስገደው ለምን ተኝቶ ስላመለጠው ወይም ረሶ ስላመለጠው አው ዘከራ ወይም ባስታወሰበት የተኛ ሰው ሲነቃ የረሳ ሰው ደግሞ ባስታወሰበት ባስታወሰበት ሰዓት መስገድ አለበት ብለዋል رواه الخمسه الا النسائي ካመሱ ነሳኢ ሲቀር ዘግበውታል አለ እሺ የቅድሙ ሰውዬ ውትሬ የነጋበት ሰው ውትሬ የለውም ነው በቅድሙ ሐዲስ ያለ ሳይሰግድ ውትሬ ያመለጠው ውትሬ የለውም ጭራሽ ነበር ያለ ይሄ ደግሞ የተኛ ሰውና እንቅልፍ የወሰደው ሲነቃ በነቃበት ሰዓት የረሳም ባሳወሰበት ሰዓት ይስገድ አሉ ሌላ ሰው ሐዲስ መና ማን ሶላት የሚል የፈርድ ሶላት የተናገሩት ማለት ነው እንቅልፍ የጣለው ሰው ወይም የረሳ ሰው በነቃበትና ባስታወሰበት ሰዓት ይስገድ የሚለው ውትርንም ያካትት ነበር ራሱ ያኛው ሐዲስ የፈርዱ ሶላቱ ማለት ነው ይሄ ደግሞ በግልጽ አመጣው ስለዚህ ከነዚህ ከሁለቱም ሐዲሶች ጨምቀን የምናወጣው ሁክም አለ ወቅቱል ውትሪ የውትር ወቅቱ ወቅታን ሁለት ነው እንላለን በደንብ ተከታተሉ የውትር ወቅቱ ሁለት ነው اختياري ወጥራሪ طيب እክቲያሪ ማለት ሁን ብሎ ስራዬ ብሎ አስቦ የሚሰግድበት ወቅት አለው ከኢሻ ጀምሮ እስካልፈጀረ ያልነው ማለት ነው እጥራሪ የሚባል ደግሞ አለ መስገድ ግዴታ የሚሆንበት ሰዓት አለ እሱ ደግሞ ላየንተሂ ላ ቢሶላት ሱብሂ ካልሰገደ በቀር አያልፈም ማለት ነው እጥራሪ የሆነው ለምሳሌ ከአይሻ ጀምሮ እስከሚፈጅ ድረስ ወቅቱ ነው ብለናል እዚህ መካከል ላይ ያስታወሰ ሰው እንቅልፍ ያልወሰደው ሰው መስገድ አለበት ቁጭ ብሎ ዝም ብሎ ወሬው እየተረከ ከፈጀረበት መስገድ አይችልም ውትርን ቁጭ ብሎ እያስታወሰ ያሳለፈ ሰው ከሌሊት ውጭ መስገድ አይችልም ይሄ اختيار ወት ሆን ብሎ ቁጭ ብሎ ስላሳለፈው ማለት ነው እጥራሪ ማለት ደግሞ አማራጭ የለውም ብድግ ሲል ፈጅር አዛን ተባለ ፈጅሯል ማለት ነው ግን ገና ፈጅር አልሰገደም ምን ያድርግ የሰውዬ አሁን ሙጠር ነው ያንን ውትር ለመስገድ ገዳጅ ነው ማለት ነው እዛ ሰዓት ይስገደው ቢፈጅርም ለምን اضطرار ወቅት ነው ان الوتر الذي فات وقته اذا كان تركه من عمد አውቆ ከሆነ ያሳለፈው فإن تاركه فوت اجره የውትር አጅሮ አምልጦታል መስገድ የለበትም ከዛ በኋላ አሉ የተኛ ሰው ወይም የረሳ ሰው ማዕዙር ነው ችግር ላይ ነው ያለው ማዕዙር ነው فهما موضوع الحديث الاتي ان شاء الله تعالى ይቀጣው ሐዲስ የሚያመለክተው የተኛውንና የረሳውን ሰውዬ ነው يدل الحديث ይሄ ሁለተኛው ሐዲስ على ان من نام عن الوتر ዊትር ላይ የተኛ ሰው ፈጅሩ ሁለተኛው ፈጅር እስከሚፈጅር እስከሚወጣ ያልነቃ ሰው ወይም የረሳ ሰው ያላስታወሰ እስከ ፈጅር መውጣት ድረስ يصليه ولو بعد طلوع الصبح الثاني ሁለተኛው ፈጅር ከወጣ በኋላም ቢሆን መስገድ ይችላል የረሳ ሰውና እንቅልፍ የጣለው ሰው እንቅልፍ ያልጣለው ያረሳ ሰው ግን ላ በእختيارው ምርጫው ባለው ወቅት እንጂ በጥራሪዩ መስገድ የለበትም በወቅቱ ነው መስገድ ያለበት ከወቅቱ ውጭ አውቆ ያሳለፈው ሰው ያረሳው ሰው መስገድ አይችልም لانه فوت اجر الوتر ውትር አጅር የሚገኝበት ሰዓት ሆን ብሎ አውቆ አሳልፎታልና ነው እሺ من نام عن صلاه او نسيها فليصليها اذا ذكرها لا كفاره لها الا ذلك የሚለው ይሄን ውትር የነጋበትን ሰው መስገድ እንደሚችል ያመለክታል ولا تعارض بين هذا الحديث والحديث الذي قبله የፊተኛው የአቡ ሰይፍ አቡ ሰይፍ ሐዲስ ሁለቱም من ادرك الصبح ولم يتر فلا وتر له የሚለው ሐዲስና እንደገና መና ማን ውትር ያው ነሰው ፈሊሶሊ اذا اصبح او ذكر የሚለው ሐዲስ አይጋጭም ለምን ውትርን ሳይሰግድ የነጋ የነጋበት ሰው ውትር የለውም የተባለው في حق الذاكر والمستيقظ ለነቃውና ላስታወሰው ሰው ነው የዛስ ያስ የነቃውና ያሳወሰው ሰውየስ ሁለተኛው ተጣበት የውትር ሰዓት አልቆበታል ያለቀ ጉዳይ ነው ነው የሁለተኛው ሀዲስ ሳይ ሁለተኛው ሰውዬማ ስለተኛው ሰውዬና ስለዘነጋው ስለረሳው ሰውዬ የሚያወራው እሱስ አጅርን እስካልሰገደ ድረስ መስገድ ይችላል የሚለው ያመለክተናል ሌላው ቀዳ በማውጣቱ ላይ ችግር የለውም እንደውም የተኛ ሰውና የረሳ ሰው በነቃበትና በነቅ በአሳወሰበት ሰዓት መስገዱ እለት እንደሰገደ ይቆጠርለታልም ተብሏል ቀንስ ቀዷ የሚያወጣ ሰው ቀን ላይ ቀዷ የሚያወጣ ሰው እንደዛው በነበረበት ነው ውትርን ቀዷ የሚያወጣው ወይስ ጨምሮ ነው ወይስ ቀንሶ ነው የሚለውን ነገር ያነሳሉ አይ ቀን ላይ ቀዷ የሚያወጣ ሰው ውትርን ውትር አድርጎ መስገድ አይችልም ቀዷ ቢያወጣም ሶስት ረካ ከሆነ የሚሰግደው አራት አድርጎ ሌሊት ይሰግድ የነበረው አምስት ከሆነ ስድስት አድርጎ ሰባት ከሆነ ስምንት ዘጠኝ ከሆነ 10 11 ከሆነ 12 እያደረገ ነው ቀዷ የሚያወጣው ለምን ከተባለ የሌሊት ሶላት መጨረሻ መቋጫው ምን መሆን አለበት ውትር اجعلوا اخر صلاتكم አልውትረ ነው የቀን ሶላት ደግሞ ውትራች የሚቋጨው በውትር ነው በሶላት መግሪብ መግሪብ ሶላትን ሶስት ረካ ነው የምንሰግደው ስለዚህ የቀን ሶላት ልክ ፀሐይ እንደገባች መግሪብ ይሰገዳል ቀኑ በውትር ተቋጨ ይባላል ለሌሊቱ ደግሞ ፈጅር ያው ግልጽ ነው ይገባቸዋል መግሪብ የሚሰገደው ሌሊት ላይ ነው ፈጅር የሚሰገደው ቀን ላይ ነው የሌሊቱ ፈጅር አካባቢ ላይ በውትር ከተቋጨ የቀኑ ደግሞ መጨረሻ አካባቢ ላይ በመግሪብ ይቋጫል ማለት ነው ስለዚህ ቀን ቀዳ የሚያወጣ ሰው አድርገው ያል ያልነው ቀንም ቢሆን ውትሩ መጨረሻ መሆን ስላለበት ነው ውትሯ መግሪብ ስለሆነች ማለት ነው ገብታችኋል ኢንሻአላህ ይቀጥሉ وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم من خاف أن لا يقوم من آخر الليل فليوتر أوله ومن طمع أن يقوم أخيره فليوتر آخر الليل فإن صلاة آخر الليل مشهودة وذلك أفضل رواه مسلم وعن جابر رضي الله تعالى عنه قال من خاف أن لا يقوم من آخر الليل فليوتر أوله ومن طمع أن يقوم آخره فليوتر آخر الليل فإن صلاة آخر الليل مشهودة وذلك أفضل رواه مسلم جابر سرعون سبحانه وتعالى يولد لتنا ነብዩ አለይሂ ሰላቱ ወሰላም እንዲህ ሲናገሩ ሰምቻለሁ ስለ ውትር ሶላት አለ ማን ኻፈ የሰጋ ሰው ወይም የፈራ ሰው አላ የቁመ አለመቆምን አለመነሳትን አለመንቃትን ማለት ነው من اخر الليل ليلቱ መጨረሻ ሰዓትን የሰጋ ማለት ላልነቃ እችላለሁ ያለ ሰው ፈልዩቲር ነጠላ ይስገድ አወለሁ ሌሊቱ መጀመሪያ ላይ አወለሁ አወለ ሌሊ ማለት ነው ሌሊቱ መጀመሪያ ላይ ማታውን ሰግዶ ይተኛ ማታውን ሰግዶ ያስተኛ ማለት ነው ወመን ጠሚዓ ተስፋ ያደረገ ሰው ወንድም ይሁን ሴት አን የቁመ አኺረሁ ሌሊቱ መጨረሻ ላይ እነቃለሁ የመንቃት ባህሉ አልምዱ አለኝ ብሎ ተስፋ ያደረገ ሰው ማታ ውትርን አይስገድ ለምን ፈልዩትር አኺረ الليل ሌሊቱ መጨረሻ ላይ ውትር መስገድ ስላለበት ማለት ነው ሌሊቱ መጨረሻ አካባቢ ላይ ውትርን ይስገድ እንጂ ማታ እንዳይሰግድ ለምን እስከ ሌሊቱ መጨረሻ መውሰድ መውሰድ ያስፈለገ ቢባል فإن صلاه الليل ሌሊቱ መጨረሻ ላይ የሚሰገድ ስግደት መሽሁደቱን መላእክቶች የሚሳተፉባት የሚመሰክሩላት የሚገኙባት ሶላት ነችና መሽሁደቱን بمعنى محظوره እንደማለት ነው حاضر ነች ምክንያቱም አላህ Subhanahu Wa Ta'ala ينزل ربنا حين يبقى ثلث الليل الاخر ብለናል የሌሊቱ አንድ ሶስተኛው ሲቀር አላህ Subhanahu Wa Ta'ala ወደ ቅርቢቱ ሰማይ ይወርድና فيقول من يسالني ማን ነው የሚጠይቀኝ ማን ነው የሚለምነኝ ልመናውን ጥያቄውን ማስተናገድለት የሚልበት ሰዓት ነው ያን ጊዜ የሚሰገድ ሶላት ቀጥታ ቀቡል ያገኛል ከአላህ በኩል ተቀባይነት ያገኛልና ነው ወዛሊከ በዚህ ሰዓት ደግሞ መስገዱ አፍዶሉ መጀመሪያ ሌሊቱ መጀመሪያ ላይ ከመስገድ የተሻለ የበለጠ ነውና ይሄ ሐዲስ በጥቅሉ የሚያሳየ ምንድነው አነል ውትረ የጁዙ في اول الليل ውትርን ማታውኑ መስገድ ይቻላል وفي اخره መጨረሻ ላይ መስገድም ይቻላል በጥቅሉ የውትር ወቅቱ ኢሻ ከተሰገደበት ሰዓት ጀምሮ ሁለተኛው ፈጅር እስካልወጣ ድረስ የውትር ወቅቱ ነው ومن كل الليل اوتر النبي صلى الله عليه وسلم በሌሊቱ መጀመሪያ ላይም መሐከል ላይም መጨረሻ ላይም ነብያችን ውትር ሰግደው አሳይተዋል ብለናል ሁሉም ጃይዝ ነው ነገር ግን አነ ተኺር الوتر ውትርን ማዘግየቱ ኢላ አኺር الليل ሌሊቱ መጨረሻ አካባቢ ላይ አፍዶሉ የበለጠና የተሻለ ነው ሊመን ቀውየ على القيام በዛ ሰዓት እነሳለሁ ብሎ ለተጠናከረና ኃይል ላገኘ ሰው የመንቃት የመንቃት ልምዱ ያለው በዛን ሰዓት መስገድም የማይደክም የሆነ ሰው ነው አንዳንድ ሰው ከወደቀ በኋላ መነሳት የማይችል አለ ስራ የሚበዛበት በዛ ሰዓት ቢነቃ ኮላሱ መነሳት አይችልም ስለዚህ የመቆም አቅሙ አለኝ የመንቃቱ ባህሉም አለኝ ካለ ማለት ነው ለዚህም ደግሞ ማስረጃችን ቀውሉ አይሻ ረዲየላሁ አንሃ የአይሻ አባባል ነው ወንተሃ ወትሩሁ ኢለ ሰሐር ብላ ባለፈው ዘግበናል ሙስሊም የዘገበው ሐዲስ የነብያችን ውትር መጨረሻ አካባቢ ያበቃ የነበረው ንጋት አካባቢ ነው ወሊአነ ሶላተ አኺር ሌሊ ተሽሃዱሃል መላእክቱ መላእክቶች ይሳተፉባታል وهذه ميزه كبرى መላእክቱ ሌሊና መላእክቱ ነሃር የሚገኙበት ሰዓት ላይ መስገድ በጣም ጥሩ ነው ማለት ነው ትልቅ ልዩ የሚያደርጋት ሁኔታ ይከሰታል ማለት ነው ولأن هذا هو وقت المناجات ከአላህ Subhanahu Wa ጋር ሚስጥር የሚያዝበት የሚገባበት ሰዓት ነው حينما ينزل الرب جل وعلا الى السماء الدنيا كما جاء في صحيح البخاري ومسلم ان النبي صلى الله عليه وسلم قال ينزل ربنا الى السماء الدنيا كل ليله በየሌሊቱ መጨረሻው አካባቢ አንድ ሶስተኛው ሲቀር አላህ Subhanahu Wa Ta'ala ወደ ቅርብ ሰማይ ይወርዳል ሁኔታውን አወራሩን ሲወቀው ለሱ ተስማሚና ليس كمثل شيء ምንም አይነት አምሳያ በሌለው መልኩ ማለት ነው حين يبقى ثلث الليل الاخر فيقول من يدعوني استجيب له ማን ነው የሚለምነኝ ለመናውን አውንታዊ መስም ሰጠው ومن يسالوني ማን ነው የሚጠይቀኝ فاعطيه ሰጠው ዘንዳ ما من يستغفرني فاغفر له ማን ነው ይቅርታ የሚጠይቀኝ ይቅርታ አደርግለት ዘንዳ የሚልበት ሰዓት ስለሆነ ነው الوتر واخر الليل يسمى التهجد تهجد ይባላል الذي ذكره الله في كتابه العزيز الله በቁርአን ውስጥ የጠቀሰው ማለት ነው فإن التهجد لا يكون إلا بعد نوم ተኝቶ ተነስቶ ሲሰገድ ነው ተሃጅድ የሚባለው ሶላት الليل የሚለው ሁሉም ያካተብ ይያቸዋለሁ ተሃጅድ የሚለው ግን ከእንቅልፍ ተነስቶ ለሚሰገድ ሶላት ነው ከእንቅልፍ በኋላ እሺ ان ناشئه الليل هي اشد واقوم قيلا فان الناشئه لا تكون الا بعد رقدا ታኝተው ሲነሱ ነው ናሻት الليل ማለት እንጂ ዝም ብሎ ሲያወራ ምሽቶ ቢሰግደው ታኝቶ ተነስቶ እንደሚሰግደው አይሆንም ረፍት መውሰዱ ራሱ ሶላቱ ኢባዳውን ያጣፍጠዋል ነው በጥቅሉ ከዚህ ሐዲስ የምንወስደው ሌት አልነቃም ያለ ሰው ማታውን ውትሰው የተኛ እንጂ ውትር ማሳለፍ የለበትም ነው لحديث ابي هريره الذي قال اوصاني خليل رسول الله صلى الله عليه وسلم بثلاث ቅርብ ወዳጄ ነብዩ ሰለላሁ ዐለይሂ በሶስት ነገር አደራ ብለውኛል አለ አቡ ሁረይራ ከሶስቱ መካከል ምን አለ ወአን ኡቲረ قبل ان انام ከመተኛቴ በፊት ውትርን እንዲሰግድ አደራ ብለውኛል አለ እንግዲህ ሌሊት መስገድ ጥሩ ነበረ ግን አቡ ሁረይራ እንደሚታወቀው ዒልምን ሲፈልግ በጣም ነው የሚደክመው ሲደክም ይውላል ረሃበት ቸገራል ያ ስላለበት ማታውን ሰግዶ እንድተኛ ነው ከወደቀ በኋላ አይነሳም የሚል ስጋት እንዳላቸው የሚያሳየው እና መሰሉ የሱን ሁሉ ሌት አልነቃም ብነቃም መነሳት አልችልም ያለ ሰው ማታውን ሰግዶ የተኛ እንጂ ወትርን እንደቀላል ነገር መተው የለበትም ነብዩ አለይሂ ሰላቱ ወሰለም በሰፈርም በአገር ቤትም ያልተው ሶላ ቢኖር የሱብህ ሱናና የውትር ሶላት ጉዳይ ነው ተፈضلوا وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال إذا طلع الفجر فقد ذهب كل صلاة الليل والوتر فأوتروا قبل طلوع الفجر رواه مسلم وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال طلع الفجر فقد ذهب وقت كل الليل والوتر فأوتروا قبل طلوع الفجر رواه الترمذي حديث صحيح طيب عبد الله كساچو تزجبه የሳቸውንም ያባታቸውንም ስራ አላህ ይወደድላቸውና ከነብዩ አለይሂ ሰላቱ ወሰለም በመጥቀስ ነብያችን የሚቀጥለውን اذا طلع الفجر فجر በሰዓት الفجر الثاني ማለት ነው الفجر الصادق ምንለው እውነተኛውና ትክክለኛው ፈጅር ማለት ነው فقد ذهب وقت كل صلاه الليل የሌሊት ሶላት ወቅት አጠቃላይ አለ በሌሊት ይሰገድ የነበረ ሶላት ወቅት ሁሉ አልፏል አልቋል ወል ዊትሪ የውትር ሞት ወጥቷል አለቀ አምልጧል ማለት ነው ከፈጀረ በኋላ ውትር የለም اختياري የለም ዚህ ፈአውቲሩ ምትረፋኢቱ ስለዚህ እንደማለት ነው ትጠቁማለች ሊአጅሊ ሀዛ ለዚህ ሲባል ቲሩ ውትር ስገዱ መቼ قبل طلوع الفجر ፈጅር ከመውጣቱ በፊት የነቃችሁ ያሳችሁ ወቅቱ ነውና ስገዱ ከዛ በኋላ ከዛ በኋላ ያሳወሳችሁ እጥራሪ ነው ፈጅርን እስከውትር መስገድ ትችላላችሁ ከዛ በኋላ ከሆነ ግን ቀዷ መውጣት ይኖራል ቀዷው ሲወጣ ደግሞ እጥፍ ነው እንጂ ነጠላ አይደረግም ያለው ማለት ነው ራሁ ትርሚዚ quatre وعن عائشة رضي الله تعالى عنها عنهما قالت كان رسول الله صلى الله عليه وسلم يصلي الدحى أربعة ويزيد ما شاء الله رواه مسلم وله عنها أنها سئلت هل كان رسول الله صلى الله عليه وسلم يصلي الضحى قالت لا أن يجيء من مغينه وله عنها ما رأيت رسول الله صلى الله عليه وسلم يصلي سنة الضحى فقط وإني لأسبحها وعن عائشة رضي الله تعالى عنهما من لو اباتنا لسنسان هنا عائشة بتشانت عنها قالت كان رسول الله صلى الله عليه وسلم يصلي الضحى أربعة ويزيد ما شاء الله رواه مسلم كعائشة تزجب سراوان الله ይወደድላትና እርሷም እንዲህ አለች قالت ما እንደሚቀጥለውን አለች ማለት ነው كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ يصلي الضحى የረፋድን ሶላት ይሰግዱ ነበር አርባን አራት ረካ ማለት ሁለት ረካ ሰግደው አሰላምተው ደግሞ ሁለት ረካ ሰግደው አራትን ይሰግዱ ነበር ማለት ነው ወየዚዱ ማሻአላህ ሲፈልጉ ደግሞ ከዚህም በላይ አላህ የሻላቸውና ያስቻላቸውን ይጨምሩም ነበረ ወየዚዱ ይጨምሩ ነበር ማሻአላሁ አንየዚደ ማለት ነው ሊጨምሩ አላህ የሻላቸውን ነገር ይጨምሩም ነበረ እስከ 8ም ተብሏል እስከ 12ም ተብሏል رواه مسلم امام مسلم ዘግበውታል ሐዲሱ صحيح ነው ነው وله لمسلم عنها كعائشه በመጥቀስ انها سئلت ተጠየቀች ይላል ኢማም ሙስሊም ዘገቡት هل كان رسول الله صلى الله عليه وسلم يصلي الضحى ነብዩ አለይሂ ሰላቱ ወሰለም እንደው የረፋድን ሶላት ይሰግዱ ነበር ወይ እናታችን አይሻ ሆይ አሏት ወይም ተብላ ተጠየቀች ማለት ነው እሷም መልስ ስትሰጥ قالت لا لا يصلي ማለት ነው አይሰግዱም ነበር አለች الا ان يجيء من مغيبه ከሰፈር ከጉዞ ርቀው ቆይተው ከነበሩበት ቦታ ሲመጡ ካልሆነ በቀር አይሰግዱም ነበር ማለቷ ተዘግቧል አለ ወለሁ ለኢማሙ ሙስሊም አሁንም عنها كعائشه አሁንም በድጋሚ ሶስተኛ ما رايت رسول الله صلى الله عليه وسلم يصلي قط سبحة الضحى واني لاسبحها በዚህኛው ዘገባ ላይ ምናለች ማራአይቱ ረሱላህ የአላህ መልእክተኛ አላየኋቸውም ይሰሊ ሲሰግዱ ቀጥበት አንድም ቀን እንደማር ምንም ነገር ሲሰግዱ አላየኋቸውም ማንን ሱብሃተ ዱሃ የረፋድን ሶላ ሲሰግዱ አይቻቸውም ማላቃለ ይችላል ወእኒ እኔ ግን እኔ አይሻ ማለቷ ነው ለኡሰቢሁሃ እሰግዳታለሁኝ አለች ሱብሃተ الضحى ማ ሶላተ الضحى ማለት ነው ያው ተስቢህ ስላለ መሐከል ሶላት ውስጥ ለዚያ ነው ሱብሃት ያላት እንጂ ሱብሃተ الضحى ረካተ الضحى ይባላል ወኢኒ ለኡሰቢሁሃ ማ ለኡሰሊሃ እንደማለት እሰግዳታለሁ ማለት ነው ሐዲስ ሶስቱም ሐዲሶች حول ሶላት الضحى በረፋር ሶላት ዙሪያ የሚያጠነጥኑ ናቸው ማለት ነው በጥቅሉ የዱህዋ ሶላት ሱና ነች ሱናነቷን ቡኻሪና ሙስሊም በዘገቡት ሐዲስ ተዘግቧል ሌላ ቦታ ላይ ቀድም ያቡ ሁረራ ያልነው ሐዲስ አውሳኒ ኸሊል ረሱላህ ቢሰላስ ካለው መሐከል አንዱ ሶስት ቀን መጾም በየወሩ በየወሩ ሶስት ቀን አያመል ቢዝም ማለት ነው ለምሳሌ ወይም ደግሞ እንደ ከወሩ ሶስት ቀን ማለት ነው ሁለተኛ ወረካዓተይ ዱሃ ነው የረፋዱ ሁለት ረካ አደራ ብለውኛል ነው የሚለው ወአኑ ተረቀብላ አናናም ከመተኛቴ በፊት ወተን ሰግጄ እንዲተኛም አደራ ብለውኛል የሚለው ነው ይሄ ሐዲስ ራሱን ችሎ የዱሃዋ ሶላት ሱና መሆኗን አረጋግጧል ሌላው ደግሞ የዱሃዋ ሶላት አሁንም መሽሩዕ ለመሆኑ አራት ረካ ይሰግዱ ነበር ከዛም አላህ ይሻላቸውን ይጨምሩ ነበር ባልቻ አይሻ ራሷ ይሄም ሐዲስ የዱሃዋን ሶላት መሽሩዕነት ሱናነት ያረጋግጣል ነው ቀጥሎ ያለው ግን ማካን ይሰልህ አላ የተሚሰፈ ከሰፈር ሲመጡ እንጂ የሚሰግዱት ከዛ ውጭ አይሰግዱም ነገር ደግሞ ያሳያል የአራት ረካ ያለችውም ራሱ ከሰፈር ሲመጡ ነው ማለት ነው በዛካል فكانها قيدت الحديث الاول بهذا الحديث የመጀመሪያዋን ሐዲሷን በዚህ አሰረችው ማለት ነው ምን ብላ يصلي الضحى اربعا ويزيد ما شاء الله ማለት ከሰፈር ሲመጡ ማለት ነው ማለቷ ነው በዛ ቀየደችው ማለት ነው ለምን ከመንገድ ካልመጡ በቀር አይሰግዱም ነበር ስትል ላይኛው ደግሞ አራት ረካ ይሰግዱ ነበር የምትለው እንግዲያስ ከሰፈር ሲመጡ ሲመጡ የሚሰግዱትን ነው የተናገረችው ልንለው ነው ቀየደት ማለት ስለዚህ فصار صلاته لها حينما يقدم من السفر ከሰፈር ሲመጡ የሚሰግዱት ማለት ነው ማለትም ከዚሁ ከሐዲሱ እንረዳለን ነው ሌላው يدل على انه صلى الله عليه وسلم ما كان يصليها ابدا መጨረሻው ሐዲሱ ደግሞ የሚያመለክተው በፍጹም ሶላተ ዱሃን አይሰግዱም ነበረ ነው የሚያሳየው على تقييد الحديث بالقدوم من السفر ايضا وانه ما كان ياتي بها وانما كان عند القدوم من المغرب የዱሃዋን ሶላት ሲሰግዱ አይቻል አቅም ነበር ማለቷ ከሰፈር ሲመጡ ውጭ ከመምጣታቸው ውጭ ያለው ማለቷ ነው እንዳይጋጭ አሁንም ዘኛው ጋር ማለት ነው ከሰፈር ሲመጡ ማለት ይሰግዳሉ ብላለች ሰው ሰግደው ሲሰግዱ አይቻቸው አላቅም ማለት ባዘቦቱ ቤታቸው እያሉ ማለት ያላየቻቸውና አሰገዱም የምትለው ከሰፈር ሲመጡማ እንደሚሰግዱ እሷው ራሷ በአንደኛው ሐዲሷ ገልጻለች ማለት ነው ለዚህ ሲባል ነው እንግዲህ ይሄን ሐዲስ አንዱ ሐዲስ ቆንጥሮ ይዞ መሄድ ብዙ ጊዜ ያስቸግራል ለምሳሌ የሶላተ ዱሃ የሚባል ነገር የለም የሚሉ ሰዎች አሉ ሱናን ተየለው የሚሉ ሰዎች አሉ ማስረጃው ይሄው አይሻ ተናግራለች ሲሰግዱ አይቻቸው አላቅም ብላለች ከሰፈር ሲመጡ ብቻ ደግሞ ራሱን የቻለ ከመንገድ ሲመጣ የሚሰገድ ሶላት ነው እንጂ ሶላት ዱሃ አይደለም ብለው የሚከራከሩ የሚጨቃጭቁ አሉ ሐዲሱ ያስከዳቸዋል ነገር ግን ሐዲስ ማለት الحديث يفسر بعضه بعضا كفيل حديث كفيل حديث ابرار كما ان بعض ايات القران يفسر بعضها بعضا ويبينها ويوضحها አንዳንድ አንቀጾች ሌላውን ጥቅል የተነገረውን አንቀጽ እንደሚያብራሩ ሁሉ የነብያችን ሐዲስ አንዱ አንዱን ያብራራዋል ይቀይደዋል ያስረዋል ልቅ ያደርገዋል ገደብ ያሳጠዋል ማለት ነው ስለዚህ ሐዲሶችን ጨምቀን ስንወስድ ነው ሁክሞችን በትክክል ማስቀመጥ <clears throat> የምንችለው ማለት ነው طيب طائفه ثانيه ذهبت الى ان حديث الترك ورجحتها من جهه صحه اسنادها وعمل الصحابه بموجبها فروى البخاري ان النبي صلى الله عليه وسلم لم يكن يصليها ولا ابو بكر ولا عمر من حديث ማለም ይገርማችሁ ነብያችን ማሰገዱም አቡበክርም ዑመርም አልሰገዱም የሚል ነገር ያመጣሉ ስለዚህ አሰገድን ነው ሌሎቹ ደግሞ አይ ትወደዳለች የዱሃ ሶላትማ ለምን استحباب فعلها غيبه ከመንገድ ሲመጣ እንትን አልፎ አልፎ አንዳንዴ ትሰግዳለች ሁሉ ጊዜ ግን አትሰገድም ልል ነው ፈተሰላ في بعض الايام دون بدن አዘውትሮ አትሰገድም አልፎ አልፎ ግን ይሰገዳል ልል ነው ይሄንን ኢማሙ ጦበሪም ኢማሙ አህመድም የተወሰኑ ዑለሞችም ሄደውበታል ይላል አላየሃል ሐዲሱን ጨምቆ ለወሰደው ሰው የሚጋጭ ነገር አይደለም ሶለ الضحى اربعا جائز አራት መስገድ ይቻላል ይሄው ሰግደዋል ብላለች ሲፈልጉም ይጨምራሉ ብላለች ስምንትም ይሰገዳል 12ም ይሰገዳል ረካዓትም ይሰገዳል ቅድማ አቡ ሁረራ ወአውሳኒ አንሰሊ ረካዓተ ዱሃ ብሏል ሁትረካ መስገድ እንዳለበትም ተናግረዋልና ማለት ነው ስለዚህ መነሻ ሁትረካ ነው እስከ 10 ሁትረካ ይሰገዳል ተብሏል ይቻላል ነው ገደብ የለውም ሌሎች መሐሪሶች አሉ አንድ የሆነ ሱሐቢ ነብዩ አለይሂ ሰላቱ ወሰለም ቤታቸው ቤቱ መተው እንዲሰግዱለት ጠይቋቸው መተው በዱሃ ሰዓት የት ቦታ ላይ እንዲሰግድ ለምፈልገውና ያን ቦታ መስገጃ ይዘው ብለው እዚህ ቦታ ላይ ሰግድ እዛ ላይ ሰግደዋል ነው ሌላው ፈቶ መካ ላይም የሰገዱበት አጋጣሚ አለ ስለዚህ በጥቅሉ ግን ሶላተ ዱሃ ሶላተ ዱሃ ወተርጊብ ይባላል ሙተዋቲር ሐዲስ እንደውም ሙተዋቲር የሚደርሳል የሚሉ ሷሃቦችም አሉ ስለዚህ የረፋድን ሶላት እንደውም ማዘውተር እንደውም ተወዳጅ ነው ወተስተሐቡ ሙዳወመቱ عليها لمن لم يكن في ليله لخبر ابي هريره ولشيخ الاسلام قاعده ان ما ليس من الرواتب لا يداوم عليه حتى لا يلحق بالرواتب واختار مداومه عليها لمن لم يكن من الليل لتاكدها في حقه سبحان الله የዱሃ ሶላት መደበኛ ሶላት ከሚባሉት አይደለም መደበኛ ያልሆኑ ሶላቶች ደግሞ አዘውትረው አይሰገዱም ምናልባት የሌሊት ሶላት የማይሰግድ ለሆነ ሰው ሲቀር የኔ ቢጤው ሌሊት ተነስቶ መስገድ የሚከብደው ካለ ዱሃ ሶላት ማሳለፍ የለበትም የዛ ካሳ ነው ሌሊት ተነስቶ የሚሰግድ ሰው ግን ሶላት ዱሃን አልፎ አልፎ ከሰገደው በቂው ነው ለዚህም ነው ነብዩ አለይሂ ሰላቱ ሰላም ሌሊቱን ሰግዱ ስለሚያድሩ አይሻ ከመንገድ ሲመጡ ይሰግዱ አላየኋቸውም ያለችው ራሱ ይሄን ያመለክታል ምናልባት መንገድ በሚወጡበት ሰዓት ፈርድ ሰዓት የሚቀንሳል እንኳን የሌሊት ሶላት ያን ጊዜ የሌሊት ሶላት ላይ ሰግዱ ይችላሉ ስለዚህ እንደመጡ ይሰግዳሉ ያለችው የሌሊቱን ሶላት ለማተካካትም ይመስላል والله አለም ለማንኛውም ሶላት ላይ የሌለን ሰዎች ሶላት ዱሃን ልንሰግድ ይገባል ልናዘውትርም ይገባል የሌሊት ሶላት ያለን ሰዎች ሶላት ዱሃን አዘውትረን ሳንሰግድ አብዛኛን ቀናቶችን ብንሰግድ ይመረጣል ነው والله اعلم ቀጥሉ السلام عليكم ورحمة الله وبركاته وعن زيد بن عقم أن رسول الله صلى الله عليه وسلم عنه قال صلاة الأوابين حين ترمض الفصال رواه الترمذي وعن زيد بن أرقم رضي الله تعالى عنه أن رسول الله صلى الله عليه وسلم قال صلاة الأوابين حين ترمض الفصال رواه الترمذي የበግ ልጅ ምንድነው የሚባለው ነገር መጀመሪያ የበግ ልጅ ግልገል አይደለም እሺ ዘይድ ኢብኑ አርቀም ረዲየላሁ ዐንሁ ስራውን አላህ ይወደድለትና قال ان رسول الله صلى الله عليه وسلم قال يا الله መለክተኛ የሚቀጥለውን ተናግረዋል ሶላቱል አዋቢን ወደ ጌታቸው ተመላሾች የሆኑ ሰዎች ሶላት حين ترمض الفصال እሺ حين ترمض الفصال ማለት የፍየል ከሆነ ግልገል ነው የምንለው የበግ ከሆነ ሬዝ ነው የምንለው እኔ ባለ ባደኩበት ቋንቋ ይሄ ነው እንግዲህ ስለዚህ የፍየሎቹ መሆኑ የበጎቹ ግልገሎች ወይም ልጆች ሬዞች እግራቸውን በሚያቃጥላቸው ሰዓት አሸዋው ይሞቅና ለመውጣት ያቃጥላቸዋል ወደ ቤት ይመለሳሉ ይገባሉ ወደ ውጭ አይወጡም በቤት ጋጣቸው ወይም ለማደሪያቸው ቦታ ይገባሉ እና እግራቸውን ሲያቃጥላቸው ነው የፍየልና የበግ ልጆችን አሸዋው ወይም ሙቀቱ በሚያቃጥልበት ሰዓት ነው የሚሰገደው ነው رواه الترمذي ኢማሙ ትርሚዚ ዘግበውታል ሐዲሱ ሷሂህ ነው في ሙስሊም ያለ ሐዲስ ነው ሶላቱ አዋቢን اذا رمضت الفصال من الضحى እንግዲህ ራው ትርሚዚ ያሉት ኢብኑ ሐጀር ግን ረሰውት ነው እንጂ ሐዲሱ في ሙስሊም አለ ተብሏል የዱህዋ ሶላት ፀሐይ ወጣ ትንሽ ከመውጫዋ ከፍ ካለችበት ሰዓት ጀምሮ ፀሐይ መሃል ሰማይ እስካልሆነ ድረስ የዱህዋ ሰዓት ነው አሁን እዚህ ጋር ሶላት አልአዋቢን ሐነ ተርመዱ ፊሳል የሚለው ግን በጣም ተወዳጅና ተመራጭን ሰዓት ነው የነገረን ያለው ሙሉ ጊዜውን አይደለም በጣም የሚመረጠው ፀሐው ሞቅ እንዳለ ወደ ዘዋል ሳይመጣ መሃል ሰማይ ላይ ፀሐይ ሳይመጣ ከዛ በፊት ማለት ነው በሀገራችን ሰዓት አቆጣጠር ለምሳሌ አራት ሰዓት አምስት ሰዓት አካባቢ መስገድ ማለት ነው ጾም ይወቁ በዛ ነው በዛን ሰዓት ነው የሚሰገደው ሶላቱ አዋቢን አዋብ ማለት ጀሙ አዋቢን አዋቢን አዋባት ረጃ ኢላ الله ማን ወደ አላህ በጣም መመለስ የሚያበዙ ወንጀልን ትተው ወደ አላህ ተበልሰው መልካም ስራዎችን የሚያበዙ ማለት ነው አሁንም አሁንም ወደ አላህ የሚመለሱ ማን ነው ወደ አላህ መምጣትን የሚያበዙ ማለት ትእዛዙን ማክበር ከከለ ነገር መከልከል በቃ ለአላህ ታዛዥነት ማሳየት አዋብ ያስብላል ረጃ ካነ አዋባ እንደሚለው ማለት ነው ወደ አላህ ተመላሻዎች ማለት ነው ተርመዱ بفتح التاء وسكون الراء وفتح الميم ترمضوا بمعنى تحترق اخفافها ሰኮናዎቿ የፍየል ወይም የበግ ልጆች ሰኮናቸውን በፀሐው በሚያቃጥላቸው ሰዓት ነው የሚሰገደው አልፊሳሉ ጀምዑ ፈሲልን وهو ولد الناقه ارك የግመል ልጅ አለሰ سمي بذلك لفصله عن امه فهو فاعل بمعنى مفعول فصال የተባለው بمعنى مفصول ከናቱ የተገነጠለ እንደማለት ነው والجمع فصلان واما جمع على فصال فكانهم توهموا في الصفه قال في مصباح فصال የግመል ልጅ ያደረገው ናቃማ ሴት ግመል ነች የሴት ግመል ልጅ የግመል ልጅ የሚነግረኝ ማለት ነው ይሄን ስንመላከው ያፋር ሰው የለም አላየ ሐል የግመሎች ልጆች እግራቸውን በሚያቃጥልባቸውና ወደ ቤታቸው መግባት በሚፈልጉበት ሰዓት ዱህዋን መስገድ በጣም ይወደዳል ሶላቱ አዋቢ የተባለችው لانهم ابوا ورحلوا الى طاعه الله وعبادته አላህን ከማመጽ ወደ መታዘዝ ተመልሰዋልና ነው ሰዎች ወደ ከስባቸው ወደ ንግዳቸው ወደ አዝርታቸው ሲንቀሳቀሱ <clears throat> አይኔ ወደ አላህ መመለስ አለብኝ ብሎ መጥቶ ስለሚሰግድ ሶላት አልአዋቢን የሚል ስያሜ ተሰጠው አልአዋቡነ ቢዚክሪላህ የሚፈልጉት ነገር ጥለው መጥተው አላህ የሚወደው ነገር የሚሰሩ ማለት ነው طيب ቀጥሉ وعن أنس رضي الله عنه قال قال رسول الله صلى الله عليه وسلم من صلى الضحى اثنتي عشرة ركعة بنى الله له قصرا في الجنة رواه الترمذي واستغربه وعن انس وعن انس رضي الله تعالى عنه قال قال رسول الله صلى الله عليه وسلم من صلى الضحى 12 ركعه بنى الله له قصرا في الجنه انس بن مالك رضي الله عنه ነብዩ አለይሂ ሰላቱ ወሰለም እንዲህ የሚቀጥለውን ተናግረዋል من صلى الضحى የረፋ ረፋር ላይ የሰገደ ሰው ፊንተ 10 ረካዓ 12 ረካዓ አድርጎ የሰገደ ሰው በነ الله له قصرا አላህ ይገነባለታል في الجنه ጀነት ውስጥ ቀስረን ማለት ህንጻ ያው ቀስር ቀስር በማርያም ነው ህንጻ ነገር ይሰራለታል ጀነት ውስጥ ብለዋል ነው የሚለው ረዋሁ ትርሚዚዩ ኢማሙ ትርሚዚ ዘግበውት ነበር ወስተግረበሁ ዘገባውን አርቀውታል ነው የሚለው استغربه بمعنى عده غريبا الحديث ضعيف حديث ደካማ ነው ደረጃው لكنه قوي بشواهده የተለያዩ ድጋፎች አሉትና እነዛ ተደማምረው ሐዲስን ያጠነካክሩታል ነው የሚለው ወሰሉሃ ለኢህቲጃጅ ሌሎችን ዘገባዎችን ሰባስበን ካየነው ለመከራከሪያ ይበቃል ማለት ያው አሳው ተረካ የሰገደ ሰው ለጀነት ግንብ ያሰራለታል ማለቱ ያስችላል ነው የሚለው من صلى الضحى ركعتين لم يكتب من الغافلين የሚል ሐዲስ አለ ሌላ ሁለት ረካ የሰገደ ሰው ዱህዋን ከዝንጉዎቹ አይመዘገብም 12 ረካ የሰገደ ደግሞ አላህ በቤት ውስጥ በጀነት ውስጥ ቤት ይገነባለታል የሚል ነገር አለ ጦበራኒ አልከቢር የሚባክታባቸው ላይ ዘግበውታል ዘጋቢዎቹም ታማኞች ናቸው ብለዋል አላየሃል በዛም በዚህ በበርካታ መንገድ ተዘግቧል የሚል ይሄ ሐዲስ ተደማምሮ ተጠነካክሮ ያው መሰረት እንዳለው ያሳያል ነው ማለት طيب عندي ሀዲስ እንጨምር وعن عائشة رضي الله عنها قالت دخل النبي صلى الله عليه وسلم بيتي وصلى الضحى ثمانية ركعات رواه ابن حبان في صحيحه وعن عائشة رضي الله تعالى عنها أنها قالت دخل رسول الله صلى الله عليه وسلم بيتي فصلى الضحى ثماني ركعات رواه ابن حبان في صحيح عائشة ናቸው ነብዩ አለይሂ ሰላቱ ወሰለም እኔ ቤት ገቡ ነው የምትለው ቤታቸው ገቡ አትልም እንዴ ቤቱን የሷ ያደረገችው ነው ቁርአንም የሴቶች ቤት እንደሆነ የሚናገረው ወንዶች ግን የኛ ነው ይላሉ لا تخرجوهن من بيوتهن من ከቤቶቻቸው አታስወጧቸው ነው እንጂ ከቤቶቻቸው አይደለም ያለው በምትፈቷቸው ሰዓት ከቤቶቻቸው አታስወጧቸው እዳቸውን እስከሚቆጥሩ ይላል አሁንም አይሻ ነብዩ አለይሂ ሰላም መጥተው ቤታቸው ገቡ ሳይሆን ያለችው እኔ ቤት ገቡን ያለችው ቤቱን ወደ እሷን ያስጠጋችው ጠይብ ሴቶች ኮራ በል በቤታቸው ማለት ነው فصلى الضحى የረፋሪን ሶላት መጥተው ሰገዱ ቤት ውስጥ 8 ረካዓት 8 ረካዓዎች አድርገው ሰግደዋል ረካዓትና ረካዓት ይለያያል ረካዓት ብዛት ነው የሚያሳየው ረካዓ ካለ ግን ለአንዱ ረካዓ ነው አሁን 8 ረካዓዎች ነው 8 ረካዓዎች ሶላቶችን ረፋር ላይ መጥተው እኔ ቤት ገብተው ሰግደዋል አይቻለሁኝ ابن حبان في ሲዘግቦታል ቀድም ምንድነው ያለችው ሲሰግዱ አይቻል አቅም ነበራቸው ከምን ጋር ሲመጡ እንጂ እንግዲህ አሁንም ይሄም ከምን ጋር ሲመጡ የሰገዱት ማለት ነው 40 ረካዓትን ሰግዱ ነበረ ወየዚዱ ማሻአላህ ብላለች አላህ ይሻላቸውን ይጨምሩ ነበር ብላለች አላህ ይሻው ግን ይሄው 8 ሰገዱ ማለት ነው 12 ደግሞ በንግግራቸው ተገኘልን ማለት ነው ስለዚህ ሶላተ ዱሃ መነሻ ሁለት ረካዓ ነው አንዳንዶቹ መነሻው አራት ረካዓ የሚሉም አሉ መሐከለኛው 8 ነው መጨረሻው 12 ረካዓ ነው ብለው የሚሄዱት እኒህ ሐዲሶች ስላሉ ነው ማለት ነው طيب ይሄ ሐዲስ على ان صلاه الضحى تصلى 12 ركعه የሚለው ወህላትና ፊል አዕዳድ الاخر 8 ሰገዱ አራት ሰገዱ የሚለው ጋር አይጋጭም ለምን فإن أقلها ركعتان የዱህዋ ሶላት መነሻው ሁለት ረካዓ ነው መጨረሻው መቋጫው ደግሞ 12 ረካ ነው ማለት እንችላለን ነው አንዳንድ መዝሃቦች መጨረሻው 8 ነው በሚሄዱም አሉ ያም እንዳይጋጭባቸው ማስረጃቸውም አነ ነብዩ ሰለላሁ ዐለይሂ ወሰለም دخل على ام هانئ في عام الفتح መካን የከፈተው አመት የአልየቱ ሙሃኒ ትባላለች እሷ ጋር ገቡ እና ሶላ 8 ረካዓት 8 ረካዓት ሰግደዋል ሱብሃተ ዱሃ የዱሃዋን ሶላ 8 አገው ሰግደዋል የሚይዘው የዱሃዋ ሶላ መስገድ ያለበት 8 ረካዓ ነው ብለው የሄዱ መዝሃቦች አሉ አላያ 8 መሆን 12 የሚጋጭ ነገር አይደለም ሐስበ ማተየሰር እንደተቻለና ወሐስበ ለስጣ ይሰገዳል ተጨምሮም ተቀንሶም ችግር የለውም ነው الخلاصه مما تقدم ان سنه الضحى استفادها اخبارها የضحى ሶላት በብዙ ዘገባ ተዘግባለች አዘውትሮ መስገድ ይወደዳል የሚል ነገር አለ ለሊት ለማይስላል ሰገደ ሰው የሌሊት ሶላት ለማይሰግድ ሰው ወአማመለው ሶላቱ ላይ ሶላት ያለው ሰውማ በላጩ አንዳንድ ጊዜ አልፎ አልፎ መስገዱ ነው መነሻው ሆት ነው መጨረሻው ሰው ነው ወቅቷ ደግሞ ፀሐይ ከፍ ከመውጫዋ ከፍ ካለችበት አንስቶ ዘዋል እስካልሆነ ድረስ ማለት ማህ ሰማይ እስካልሆነ ድረስ ነው ማለት እንደውም ያለበት ለምን ማህ ሰማይ ከሆነ በኋላ መስጊድ ክክል ነው ከዛ በኋላ ዙሮት ይገባልና ማለት ነው ሌላው እንዳይጋጭባችሁ ምን ጊዜም ቢሆን የአይሻ ሐዲስ የተምታታ ሐዲስ የሚመጣባችሁ አንዴ ሰግዶ አላየሁም ትላለች አንዴ ሁለት ረካ ሰግዳለች አንዴ አራት ረካ ሳለች አንዴ ስምንት ረካ ትላለች ስፈልግ ደግሞ ከመንገስ ሲመጡ ሰግደው ያቁም ትላለች እኒህን ጨምቆ አስማምቶ መሄድ የግድ ነው አንድን ይዞ አንድን ጥሎ አይቻልም ኢንሻአላህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين የዛሬው درسችን በዚህ ተጠናቀቃል